قُلْ إِنَّ العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم سنت خمسة سمنت من ላይ ሶስተኛ خير مرحبا وروى البخاري ومسلم عن عائشة رضي الله عنها أن رسول الله صلى الله عليه وسلم قال أشد الناس عذابا يوم القيامة الذين يضاهون بخلق الله البخاري بخاري بزجبو زجبا ومسلم مسلم أنا عائشة كعائشة يتستلف حديث نو أن رسول الله صلى الله عليه وسلم قال نبي عليه الصلاة والسلام بالوالدة نبي عليه الصلاة والسلام من قالوا أشد الناس كسوت لا برتيونوت عذابا بمن بكتات يوم القيامة የትንሣኤ ቀን አለዚነ ዩዳሁነ ቢኸልቅላህ በአላህ መፍጠር ሁኔታ ምን የሚሉ ናቸው? ዩሻቢሁነ የሚመሳሰሉት ናቸው ይላል። ይህን ደግሞ ቀርተናል። ወረወ البخاري ቡኻሪ በዘገበው ወሙስሊም ረሒመሁሙላህ አላህ ስብሓነ ወተዓላ ይዘንላቸውና አን ኢብን አባሲን ከኢብኒ አባስ የሚስተላለፍ ከኢብኒ አባስ የዘገቡልን ዘገባ አለ። ምንድነው? ሰሚዕቱ ረሱሉላህ ሰለላሁ ዐለይሂ ወሰለም ከነቢዩ ዐለይሂ ሰላት ወሰላም ሰማው ይላል። ምን የሚል ኩሉ ሙሰውርን ፊናር፣ እያንዳንዱ ሙሰውር ሙሰውር ማለት ማለት ነው እያንዳንዱ ሰዓሊ ቀራጺ ፍናሪ በእሳት ውስጥ ነው አሉ ነቢይ ዓለይሂ ሰላቱ ሰላም። ዩጅዓሉ ለሁ ከዚያ ይደረጋል ቢኩል ሱረቲን በእያንዳንዱ በእያንዳንዱ ሱራ ፎቶ ቅርጽ ሰወራሃ ምን ባላት በሳላት በቀረጻት ነፍሰን ነፍስ ይደረግለታል። ከዚያ ፈቱዐዚቡሁ ፊ ጀሀነም ያቺ ሱራ ይቷለ ያቺ ሱራ ምን ትለዋለች? ፈቱዐዚቡሁ ፊ ጀሀነም በጀሀነም ውስጥ ትቀጠዋለች። ፈቱዐዚቡሁ ፊ ጀሀነም በጀሀነም ውስጥ ምን ይለዋል? ትቀጠዋለች ይላል። ወመዕናሁ ጽንሰ ሐሳቡ ትርጉሙ አነሁ ነውኩ ፊ የውም ልቅያማ በቅያማ ቀን በቅያማ ቀን በቅያማ ጊዜ ቱሕጠሩ ቱሕበሩ ምን ትላለች? ቱሕበሩ ጀሚዑ ሱወር ቱሕበሩ ትቀርባለች፣ ትመጣለች። ጀሚዑ ሱወር ሁሉም ሱራዎች፣ ፎቶዎች፣ ቅርጻ ቅርጾች አለቲ ሰወረሃ ያ የሳላት የቀረጻት የሆነችዋ ፊዱንያ በዱንያ ውስጥ ማለት ነው ሳለ የቀረጻት የሳላት የሆነው በዱንያ ውስጥ ትቀርባለች። ويجعل ከዛ ይደረጋል في كل واحدة በእያንዳንዷ ውስጥ ማለት ነው ይደረጋል كل واحدة منها እሷ በእያንዳንዱ ውስጥ ይደረጋል نفس ነፍስ يعذب بها በእሷም ይቀጣል في جهنم በምን በጀሀነም ውስጥ ይቀጣበታል ቀለፊ ሱራ ያቺ ፎቶ ትነስም አው ከሱረት ወይም ደግሞ ምን ትበል ትነስም ማለት ነው። በሷ ይቀጣል። ፈዩቃፊ አዛ በሃ ፈዩቃሲ ምን ማለት ነው ይላሉ። እንግዲህ ባለፈው አልኳችሁ በዛች ሱራ ይቀጣል ማለት አዎ፣ በዛችው ሱራ ነው። ምሳሌ በሬ ከሳለ በበሬው አይደል እንዴ? ሰው ከሳለ በዚህ ይሄ ዛሂር ትርጉሙን ሊይዝ ይችላል። ግን ሌሎቹ ምን አሉ? ፈዩቃሲ አዛበሃ የእሷ አዛብ ቅያስ ይደረግለታል። ምን ማለት ነው? ፈዩቃሲ አዛበሃ የእሷ አዛብ ቅያስ ይደረግለታል። ምን ማለት ነው? ያቺ ፎቶ ምኑ ስትሰቃይ እሳቱ ስትሰቃይ የሚደርሰው ስሜቱ ማንጋ ነው እሱ ጋር ነው ማለት ነው። ሌላኛው በዛች በሳለው ቀጥታ ሳይሆን የሚቀጣው ምን ማለት ነው? እሷ እሳቱ ስትቀምስ እንደ ህይወት እንዳለው ነገር ይሆንና እዛ ስትሰቀል ልክ የእሱ ይደርሷል። ልክ ምንድን ነው የኤሌክትሪክ ሾት ገብታችኋል መሰለኝ ልክ ግንኙነት ግልጽ እዛ ያነደደው እዚህ ጋር ምን እንደሚለው ፈጥኖ እንደሚፈጥ እሷ እየተቀጣች ቅጣቱ ወደሱ ይቃፍ ይላሉ። ቢሐይቱ የኩን በሚሆንበት መልኩ ማለት ነው። ሚን ኩል ሱረትን በእያንዳንዱ ሱራ ፎቶ፣ ቅርጻ ቅርጽ ሸክሱን ምን ይደረጋል ማለት ነው? አንድ ግለሰብ ይደረጋል። ዩአዘቡ ቢሂ በሱ ይቀጠል ፊ ጀሀነም በጀሀነም ውስጥ ማለት ነው። ቢሐይቱ የኩን በሚሆንበት መልኩ ነው በቃ ቅጣቱ። ሚን ኩል ሱረትን በእያንዳንዱ ሱራ ላይ የሚደርስበት ቅጣት ሸክሱን ያ ግለሰብ ዩዐዘቡ ቢሂ ፊ ጀሀነም በጀሀነም ውስጥ ይቀጣል ማለት እዛ ሱራዎቹ ምናምን ሲነዱ እሱ እንደ አንድ ሸፍ ሆነው ፎቶዎቹ ቅርጻ ቅርጾቹ ሲ የነሱ ቅጣት ወዴቱ ነው የሚደርሰው? ወደሱ ግልጽ ነው አይደል? የሱ ዩቃሲ ማለት ግልጽ ነው አይደል እንዴ? ዩቃሲ ማለት ማለት ይቀየሳል ማለት ነው እነሱ ሲቀጣጠሉ ወዴት ይደርሳል ቅጣቱ? አዎ ልክ ህይወት እንዳለው ነፍስ እንዳለው ነገር ሆኖ ማለት ነው። የሚደርሰው ግን ማንጋ ነው፣ እሱ ላይ ነው የሚደርሰው። ትተዋለ ባለፈው ግን በዛሂር የፈሰርኩላችሁ ምንድን ነው በራሱ ይቀጣል አይደል? በቃ በራሱ ነው የሚቀጣው በሱራው ግልጽ እና ይህንን ያመጣጥ የፈሰሩት ያው ፎዛን በዚህ አይነት መልኩ አስቀምጦታል። ወረወል ቡኻሪዩ ቡኻሪ ዘግቦታል። ሙስሊም ሙስሊምም ረሂመሁሙላህ አላህ ስብሓነሁ ወተዓላ ይዘንላቸውና አን ኢብኒ አባሲን ከኢብኒ አባስ የሚያስተላልፉልን አለ አይደን በድጋሚ መን ሰወረ ሱረተን ፎቶን የሳለ የቀረጸ ፊዱንያ በዱንያ ኩሊፈ ይገደዳል አየንፉኸ ፊሃ በሷ ውስጥ ይነፋ ዘንድ አሩህ ምን ሩህ ነፍስ እንዲነፋበት ይታዘዛል። ወለይሰ ቢናፊኺን እሱ ደግሞ መንፋትን የሚችል አይደለም ይላል። ወሃዛ ይህ እንግዲህ ነውዑን አይነት ነው። አኸር ሌላኛው አይነት ነው። ሚነል ዐዛቢ ከቅጣት ሊልሙሰውር ለማን የተለገሰ ለፎቶ አንሺ የተለገሰ ነው። ለሳሊ ለቀራጺ የተሰጠው ማለት ነው። ጣፈንታ ነው። ወማዕናሁ ዋድሕ የዚህ ማዕናው ምንድን ነው? ግልጽ ነው፣ ይተሰወር አይደለም። ወሱ እነል ሙሰውር ፎቶ አንሺው ቀራጺው ቱሕደሩ አማመሁ ፊት ለፊቱ ትታድለታለች። ቱሕደሩ ትታድለታለች፣ ትገኝለታለች ማለት ትመጣለታለች። አማመሁ እሱ ፊት ለፊት ጀሚዑ ሱወር ሁሉም ፎቶዎች፣ ቅርጻ ቅርጾች التي صورها ያቺ እሱ የሳላት የቀረጻት ዱንያ በዱንያ ሳለ ثم ከዚያ ይእመሩ ይታዘዛል أن ينفخ ይነፋበት ዘንድ في كل واحدة በሁሉም በእያንዳንዱ ላይ እንዲነፋ ይታዘዛል منها ከእርሷ አሩሕ ምን روح ን ነፍስን ይዘራበት ዘንድ ይታዘዛል ወአና ለሁ ዛሊክ እንዴት ብሎ ነው ለሱ ይሄ የሚኖረው ታዲያ? ዋና ለሁ ዛሊክ እንዴት ሆኖ ነው ለሱ የሚኖረው ታዲያ? ሩህ መንፋት ጥያቄ ነው። ዋና ለሁ እንዴት ለሱ ይኖረዋል? ዛሊክ ሩህ መንፋት ለምን? አላህ በተከበረው ቃሉ ምን ብሏል? ቁል ሩሑ من أمر ربي وما أوتيتم من العلم إلا قليلا قل الروح روح እኮ ብለህ በላቸው ያ ሙሐመድ አሩሑ ሩህ እኮ ሚን አምሪ ረቢ ከጌታ ምንድን ነው ትእዛዝ ነው እላቸው ጉዳዩ ከጌታ የሆነ ነው ማንም ሩህ መፍጠር አይችልም ወማ ኡቲቱም ምን አልዕልም ኢላ ቀሊላ ከእውቀትን ትንሽን እንጂ አልተሰጣቸውም ወኢነማ ሀዛ አንሁ እኮ ይህ ተዕዚቡን ቅጣት የሆነው ለሁ ለሱ ወኢነማ አንሁ እኮ ሀዛ ይህ ተዕዚቡን ለሁ ለሱ ራሱን የቻለ ምንድነው ቅጣት ነው ቅጣት ነው የማይችለውን ነገር ምን ይላል ይታዘዛል ማለት የማይችለውን ነገር መታዘዙ ቅጣት ወተዕጂዙሁ ወተዕጂዙን ለሁ ወተዕጂዙን ለሁ ለሱ ደግሞ የማይረባ የተሳነው መሆኑን ለማሳየት ነው። ወተዕጂዙን ለሁ ለሱ የሚሳነው አካል መሆኑን ማሳወቅ ነው። ወተዕጂዙን ለሁ እሱ እንደሚያቅተው ግልጽ ነው። ደካማ ፍጡር መሆኑን ማሳየት ነው። ያነሆ ምክንያቱም ከለፉ ይገደዳል። ማላ ዩጢቁ ምን ነገር የማይችለው ነገር ማለት ፈየኩኑ ይሆናል ሙዓዚበን ላ ፈየኩኑ ይሆናል ሙዓዚበን አው ሙዓዘበን ሙዓዘበን ተቀጭ ይሆናል ዳኢመን ለዘላለም ደግሞ ተቀጪው ይሆናል። ለምን የታዘዘውን ነገር ሰርቷል፣ አልሰራም። በዛ ምክንያት ደግሞ ይቀምሳታል። አልሐዲሱ ሐዲስ እንግዲህ የዱላ ያመላክታል። አላ ጡል ተዕዚቢሂ እሱ በጣም ለረዥም ጊዜ ምን እንደሚል እንደሚቀጣ ማለት ነው ያሳያል። አላ ጡል ተዕዚቢሂ ወኢዝሃር ዐጅዚሂ ወኢዝሃር በግልጽ እንግዲህ ለማ የሚያሳይ ነው ወኢብሃሩ በግልጽ የሚያሳይ ሁኔታ እንዲሆን ነው። አጅዚ ምን እንደሚለው አጅዚሂ ምኑን የሚሳነው ደካማ መሆኑን የሚያሳይ በግልጽ በይፋ የሚወጣለት የሆነ ጉዳይ ነው። አማ ካነ ከነበረው ነገር የተዓጣሁ የሚሰጠው የተዓጣሁ ማለት በዱንያ ሳለ ራሱ ይላቸዋል የተዓጣሁ ፊ ዱንያሁ በዱንያ ዓለም የምን የሚለው ከሰዎች ጋር ያ የሚቀባበል የሚሰጣጥ የነበረው ነገር በአኺራ ላይ የሚሳነው መሆኑን እንግዲህ ያሳያል ማለት እስቲ እንግዲህ በዱንያ ሳለ ከሰው ልጆች ጋር ይህንን ስትለዋወጥ ነበረ የሳልከውን ፎቶ የቀረስከውን ቅርጽ ማለት ነው እስቲ ዛሬ ንፋ ተብሎ ይባላል ሩህን ያቅቷል ማለት አማ ካነ የተዓጣሁ የሚቀባበለው አማ ካነ የተዓጣሁ የሚሰጣጣውና የሚቀባበለው የሆነው ማለት في دنياه بكر بتوالم تاله من مضاحة خلق الله يا الله سبحانه وتعالى ينصر نتاء ثم تسلبت نبر قدما من مضاحة من مساسل مالك خلق الله كالله مفتر قاع ሲመሳሰልበት የነበረው አጅዝ እንዳጋጠመው ቁልጭ ያደርግልናል። الخامس አምስተኛው وروى مسلم مسلم ዘግቧል أنا بالحياج كابل حياج نزجب لنا قال بلو على قال لي علي علي لني بلو علي رضي الله تعالى عنه الله بالكام سرعون جلتنا ألا أبعثك علكهم على ما بعثني عليه رسول الله صلى الله عليه وسلم ነቢዩ በላኪን ጉዳይ ላይ አለክህም ወይ ብለው ጠየቁኝ። ልብ በሉ ቃለ አልዩ ቃለ ሊአልዩን አልይ ለእኔ ብሎ አለኝ ነው ይለው። ማን ነው ቢለው? አቢል ሐያጅ ነቢዩ በሕይወት ሳሉ አላ አብዓቱከ አለክህም ያሉኝ ነገር ግልጽ ማለት አላ አብዓቱከ አላ ማ በዓተኒ አለይህ ረሱል ሰለላሁ ዐለይሂ ነብዩ በላኩኝ ጉዳይ ላይ አንተን አልክህም ወይ አለው። ማን ባዩ? አልይ ለማ ለአብል ሐያጅ እሱ እንግዲህ ያው እንግዲህ ነገሬን ነው የሚለው አይደል እንዴ? ምን አለው አልይ ሲልከው፣ አልይ በኸሊፋነቱ ዘመን ነው። እሺ ምን አለው? አላ ተዳዕ እንዳትተው ሱረተን ፎቶን ቅርጻ ቅርጽን ኢላ ጠምስተሃ ምን ብትላት እንጂ ጠምስተሃ ሱራዋን ብታስወግድ እንጂ ወላ ቀድረን ሙሽሪፈን አው ሙሸረፈን ማለት ትላለህ። ሁለቱም አነባበብ አለው። ወላ ቀብረን ቀብርንም እንዳተው ሙሸሪፈን አው ሙሽሪፈን ከፍ ያለን ሙሽሪፈን አው ሙሸረፈን ከፍ ያለ ሰዎች ከፍ ያደረጉት ወይ ከፍ ያለን ቀብር እንዳትተው ኢላ ሰወይተሁ ከምድር ጋር ምን ብትለው እንጂ ብታስተካክለው እንጂ ማለት ነው። ምክንያቱም ሁለቱም እሱ ያስጠነቀቀው ነገር ምንድን ነው? ለምን ወሳይል የሚሆኑ ነገሮች ናቸው? ለሽርክ ወሳይል የሚሆኑ አይደል? ፎቶም ወሳይል ነው ለሽርክ ማዳረሻ የሚሆነው ቀብርም ከፍ ማለቱ ለሽርክ ወሳይል ስለሆነ ነገረው ማለት ነው። ምን ያክል ሰሃቦች ለሽርክ ጥንቃቄ ሲያደርጉ እንደነበረ አይተናል። አዎ እነዛ ቃል ስምምነት የፈጸሙበትን ተህተ ሸጀራ ተብሎ ቁርአን ላይ የተጠቀሰውን ዑመር በጊዜው ምን ብሎታል? ቆርጦ ጥሎታል። በተዋለ ቆረጠው። ለምን ሰዎች ነገ ነብዩ ሰለላሁ ዐለይሂ ወሰለምና ሰሃቦች ቃል የተጋቡበት ቦታ ብለው ትልቅ ቦታ ሰጥተው ለበረካ እያሉ ሽርክ እንዳይፈጽሙበት ብሎ ቆረጠው ከስሩ ተመልከቱ ምን ያክል ለሽርክ ጥንቃቄ ያደርጉ እንደነበረ ففي هذا الحديث በዚህ ሐዲስ እንግዲህ አላምሩ ትእዛዝ መኖሩን አይተናል ዳሰነ አላምሩ ምን እንዳለ ትእዛዝ እንዳለ ቃኝተናል አይተናል ወሱ ጠምስ ማለት ወሱ እሷ ምን ማለት ነው መቀየር ነው ይላል። ውሃ እሷም መቀየር ነው። አን ሀይሀቲሃ አን ሀይአቲሃ ካለችበት ሀይአ ሀይአ ምን ማለት ነው? ባረከላሁ ፊኩም ምን ማለት ነው? ሁኔታ አይደል? ካለችበት ሁኔታ በማቃጠል ይሆናል፣ በመቦጫጨቅ ሊሆን ይችላል። ግልጽ ነው በሁሉም ነገር ሊሆን ይችላል። ብቻ ሀይዋን ማስወገድ በመቀባትም ሊሆን ይችላል። የተለያየ ነገር ቀብተን ማስወገድ ሐታ ላ ተብቃ አላ ሐሊሃ ባለችበት ሁኔታ እንዳትቀር ማለት ነው። አልሙሻቢሃ የተመሳሰለች ሆና ለኸልቅላህ ከአላ ስብሓነሁ ወተዓላ የመፍጠር ሁኔታ ጋር የተመሳሰለች ሆና እንዳትቀር ሲባል ሁኔታዋን ማጥፋት ነው። ወፊህ በዚህ ውስጥ አላምር ትእዛዝ አለ ማለት ነው። የሀድሚል መባኒ የተገነቡ ነገሮችን በማፍረስ አልመባኒ አልሙቃወመ አልሙቃመ የቆሙ ማለት ነው። ቢሀድሚል መባኒ የተገነቡ ነገሮችን ማፍረስ አልሙቃመቲ የቆሙ አለልቁቡሪ ቁቡሪ በምን ላይ በቀብሮች ላይ የቆሙትን የተተከሉትን ሚን ቁባ ሊሆን ይችላል። ቁባ ግልጽ ነው አይደል? እንደ ድንኳ እንደ ድንኳን ያለ ወመሳጂደ መስጊዶችን ሊሆን ይችላል። ወገይሪሃ ሌላ ሌላዎችንም ቀብር ላይ የተተከሉ ኮተታ ኮተቶችን ቅራቅንቦችን ማንሳትን በሸሪያ ታዘናል ማለት ነው። ወገይሪሃ ሚን መዛሂሪል የጣዖት አምላኪያኖች ማለት ነው መገለጫ የሆነውን ሁላ ሚን መዛሂሪል ወሰንያ የጣዖት አምላኪዎች መገለጫ የሆነውን እንድናፈርስ ታዘናል ማለት ነው። ፊ ሀዘል ሐዲሲ በዚህ ሐዲስ ውስጥ እኮ አላምሩ ትእዛዝ አለ። ቢልቀዳኢ ቢልቀዳኢ ፍጻሜ በማድረግ ውሳኔን በመስጠት ትእዛዝ አለ። አላ ወሲለተይኒ በሁለቱ መዳረሻዎች ላይ ሚን አክበሪ ወሳኢል ሽርኪ ከሽርክ ማለት ነው አዳራሾች ትልቅ የሚባሉት ከሽርክ አዳራሾች ስል መዳረሻዎች ማለት ትልቅ የሚባሉት ወዘራኢሂ ዘራኢ ማለት ማለት ነው ወሳኢል አዳራሽ ነው አይደለ ዘራኢሂ ደስ ማለት መሸጋገሪያዎች ወዘራዒህ መሸጋገሪያዎች አልሙፍድየቲ ኢለይሂ ወደሱ የምታደርስ ወደ ምን ወደ ሽርክ የምታደርስ ማለት ነው። ወደ ሽርክ የምታደርስ ሁማ እነሱ አተስዊሪ ምንድን ናቸው? እነሱ መሳል ናቸው። ሁለተኛው ወልቢና አለል ቁቡሪ በቀብር ላይ መገንባት ናቸው። እነዚህ እንግዲህ ወሳኢልና ዘራዒ ናቸው። ለምን ለምን ለምን ለሽርክ ወሃዛ ይህ እንግዲህ ወአምሳሉሁ እሱም መሰሎችም ሚን አክበሪ ከሚባሉ ናቸው መሳሊሕ ዲኒ ከዲን መሳህ መሳሊሖች ውስጥ መሳሊሑ ዲኒ ማለት ማለት የዲን መሳሊሆች መሳሊህ ማለት ማለት ጥሩ ጎኖች አይደል? ይህንን መተግበሩ የዲን መሳሊህ ነው። ወሂማየቲ ወሂማየቲ መጠበቅ ነው ደግሞ አቂደተል ሙስሊሚን የሙስሊሞችን አቂዳ መጠበቅ ነው። ወቀድ ከቱራ በእርግጥ በዝቷል ፊ ዘማኒና ባለንበት ዘመን ሀዘ ተስዊር ይህ መሳል የሚባለው ነገር በስቷል። ወስቲዕማሉሁ እሱንም መጠቃቀም በስቷል። ወነስቢ ሱወሪ የተለያዩ ፎቶዎችን ቅርጻቅርጾችን መትከል ቢተዕሊቂሃ በማንጠልጠል ወልኢሕቲፋዚ እንዲሁም ወልሕቲፋቢ በመጠባበቅ ቢሱወሪ ተዝካሪያ የተዝካር የምንድነው የመታሰቢያ ሐውልት የሚባል ማለት ሱወር ተዝካሪያ ማለት የመታሰቢያ ምን ሐውልቶች መተከላቸው በጣም በስቷል ይላል። ወከቱረ በስቷል አይደን በድጋሜ ፊ ዘመኔ አሁን ባለንበት ዘመን አልቢና አለል ቁቡሪ በቀብሮች ላይ መገንባት የሚባለው ነገር በጣም በዝቷል። ዛ ሐታ ሷረ ዛሊከ ይህ እስኪሆን ድረስ ምን አምረን መእሉፈን ሰው ልጆች ዘንድ የተለመደ በቃ የዕለት ተዕለት ጉዳይ እስኪሆን ድረስ ወዛሊከ ይህ እኮ በምንድን ነው በምን ምክንያት ሁሉም በቃ እንደ ተራ ነገር ቆጠረው? ሁሉም በቃ በሱ ተዘናግቶ ያለበት ለምንድን ነው ከተባለ ወዛሊከ ቢሰበብ ጉርበት ዲን ዲን እንደ እንግዳ ከመታየቱ አንጻር ነው። አሁን ተነስተ ፎቶ ምናምን ይሄ ነገር ሰው ምናምን ብትል በቃ አንተ ምንም ያልገባህ ጥሬ ነው የሚያደርጉት። ገትረው ያልገባ ጥሬ ያደርጉሃል ማለት ነው። ራሳቸውን እንደገባቸው ንጽኗለን እንደተራቀቁ አድርገው ነው የሚያስቡት። መራቀቅ ማለት ግን ዲንን በህይወት ላይ አምጥቶ መተግበር ብቻና ብቻ። አለበለዚያ አሪፍ ነኝ ተብሎ ማሰብ ትንሽ ያሳዝናል። ኋላ ቀርነት ዲንን ሳይዙ አሪፍ ነኝ ማለት አይሆንም። ወዛሊከ ቢሰበብ ጉርበት ዲን ዲንን እንደ እንግዳ ማየት ነዋ። ወኸፋኡ ሱነኒ ሱናዎች ድብቅ መሆናቸው ሱና ተደበቀ፣ ቢዳ ነገሰ። ዲን እንደ እንግዳ ታየ፣ ሌላው ማለት ነው የተለምዶ ተግባሩ ሆነ ነው። ወዙሁሪል ቢድዒ ቢዳዎች በይፋ መውጣታቸው ነው። ነው። ሱና ቦታውን ሲለቅ ቢድዓ ነው የሚነሳው። ወዙሁሪል ቢድዒ ወሱኩቱ ዝም ማለታቸው ነው ደግሞ ከፊሩ ሚነል ዑለማ አብዛኛ ዑለማ የሚባሉት ዝም ማለታቸው ነው። እንደውም አንዳንዱ የባሰበት ቀጭ ሲያደርጉት ማለት ነው ደስ የሚለውም ሊኖር ይችላል። አንዳንዱ ጋር ደግሞ እንግዲህ ኡስታዝ ከእርሶ ጋር የማስታወሻ እ ልንለያይ ነው ምናምን አብረን እስቲ ማስታወሻ እንነሳ ምናምን መርሃባ አብሽሩ እ የሚልም አይታጣም ማለት ነው። ወስቲስላሙሁም እጅ መስጠታቸው ነው። ሊልአምሪ ልዋቂዕ አሁን ባለንበት ጊዜ ለተከሰተው ምን አሉ እጅ ሰጡ። በቃ ዋቂዑን እንግዲህ አሁን ካለው ቴክኖሎጂ ጋር ካለው ዋቄ ጋር መሄድ ነው ይላሉ። ከዋቂው ጋር መሄድ ነው። አለበለዚያማ ትንሽ አስቸጋሪ ነው። ከጊዜው ጋር እንሂድ እንፈሸን ይላሉ። ግልጽ ነው። ወስቲስላሙሁም እጅ መስጠታቸው ነው። ሊልአምሪ ልዋቂዕ አሁን ለምን ላለው ነበር ሊልአምሪ ልዋቂዕ አምር ማለት ነው ጉዳይ ማለት ዋቂያውን ባለ ላሉበት ጉዳይ ባሁን በጊዜያችን ባለንበት ነገር ነው። አይማ ተው ከአራተኛው ክፍለ ዘመን ጋር አይሄድም። ግልጽ ነው። ይሄ አቋም ከስንት ከአስራ አራተኛው ነው አሁን አሁን ኧረ የበፊቱ አሁንማ ሀያ ገባና እሺ አሁን በቃ ሀያ ምንድነው ከአስራ አራት ጀምሮ እንዲህ ነበር ሲባል ነው ከአስራ አራተኛው ክፍለ ዘመን ጋር ማሄድ ነው እያለ እየተው ይመጣል እስካሁን ከዚህ ከሀያኛው ክፍለ ዘመን ጋር ደግሞ አይሄድም እያለ በቃ ነገሩ ምን አለ እየተበራታ ሄደ ማለት ነው ሐታ አስበሐ እስኪሆን ድረስ አልማዕሩፉ ሙንከራ መልካም የሚባሉ ተግባሮች ሙንከር እስኪሆኑበት ሙንከር ማለት ነው መጥፎ ተግባር ወልሙንከሩ መጥፎ የሚባሉ ተግባሮች ደግሞ ማዕሩፋ ምን እስኪሆኑ ድረስ ምን እስኪሆኑ እ መጥፎ ተግባሮች ደግሞ ማዕሩፋ ጥሩ እስኪሆኑ ድረስ እንደ ጥሩ ተሳሉ ፊ ጋሊብ ልቡልዳኒ በአብዛኛው ሀገራቶች ውስጥ ይኸው የምናየው ነው። በቃ ዲን የያዘ ሰው በቃ ምንም የማያውቅ ምናምን ነገር ነው አድርጎ የሚያስበው። ወይም ደግሞ ስልሲ ያረ እሱ ሱብሃንአላህ እሱ ወረ በጣም ሲበዛ ምንድን ነው የሚያካብድ ነው ይባላል ነው ግልጽ ነው አለ የነቢዩ አለይሂ ሰላቱ ወሰላም ሱና መከተል ቢዳም መራቅ ማካበድ ከሆነ ሲሰየው እንሆን አካብድ ግልጽ ነው ግን የነብዩ አለይሂ ሰላት ወሰላምን ሱና መከተል ቢዳ ማራቅ ግን ምን አይደለም ማካበድ ሳይሆን ነው የሰውን ህይወት ገር አድርጎ እንዲጓዝ ማመቻቸት ነው አይደል ዲን ዩስር ነው ወይስ ዑስር ነው ዩስር ነው ወላሂ ማንም ማለት ነው ወላሂ ራሱን ሱዕብ ውስጥ የሚከተው ራሱ አላህ ዲን ሸሪዓችን በአጠቃላይ ዩስር ዩሪዱ ላሁ ቢኩሙል ዩስራ ወላ ዩሪዱ ቢኩሙል ዑስር። አላህ እናንተ ላይ ማጨናነቅን አይፈልግም ገርን እንጂ። والله ሌላ ፋሽን ተከታይ መሆን ከነብዩ ሱና መውጣት ይህ ነው። ምን ማለት عسر ማለት በየቀኑ የተለያየ ነገር ይመጣል። የሱን ድካ ሰው ልጅ ሲከተል ማለት ነው ጠፍቶ ይቀራል ማለት ነው፣ ላይጠቅመው እና ይሄ እንግዲህ አው ጥሩ ነገር እንደ መጥፎ መጥፎ ደግሞ እንደ ጥሩ የታየበት ከመሆኑ አንጻር ነው በአብዛኛው ሀገራቶች ውስጥ ወላ ሐውለ ወላ ቁወተ ኢላ ቢላሂ አልይ አልዓዚም አዎ ብልሃትም ቁዋም የለንም በአላህ እንጂ የበላይና ታላቅ መሆኑ ጌታ ይላል እዛ ላይ ታሪክ ያለ ይመስለኛል እሺ የበፊት ኪታብ ላይ ታሊቃት ይኖራል የያዛችሁ ያው ተከታተሉ ወይዳ ጃዘ ይላሉ አንድ ቁጥር ላይ ታሊቅ ወኢዛ ጃዘ ተስዊሩ ፎቶ ቢበቃ ወይም ፎቶ ማንሳት ቢበቃ ፊል ሐላት ደሩሪያ በደሩራ ጊዜዎች ላይ ምሳሌ ከተስዊር ፎቶ መነሳት ይመስል ለሐፊዘቲ النفوس ምንድነው ሐፊዘቱ النفوس ማለት ማለት የዜግነት መታወቂያ ማለት ነው። ግልጽ ነው አለ ወጀዋዙ ሰፈር ይሄ ደግሞ ፓስፖርት ለፓስፖርት ይበቃል መባሉ ወሩክሰት ቂያደቲ እንዲሁም ለመንጃ ፍቃድ ግልጽ ነው። ለመንጃ ፍቃድ ይበቃል ማለቱ ፈኢነሁ ዩክተሰር ይው ልብ ብሉ። ለምን እንዳመጣው ተመልከቱ። አንዳንዶች ይቻል የለ እንዴ ለምን ለፓስፖርት ይቻላል አይደል ለመታወቂያ ይቻላል አይደለ እያሉ ምናምን ነገር ሊሉ ይችላሉ። ፈኢነሁ ይክተሰር በሱ ይገደባል ጉዳዩ አላ ቲልከል ሐላት በእነዚህ ደሩሪ በሆኑ ጉዳዮች ብርም ይዘሽ ትሄጂ የለ እንዴ ፎቶ አለበት ሁሉ ፎቶ ነው መላእክት አይገባም ምናምን እያልን ሰውየውን ታዲያ እንለዋለን። አንተ ብር ይዘህ ትገባለህ እና ውጪ አስቀምጠው <laughs> ግልጽ መላእክት ይገባ አይገባም ውስጥ ገንዘብ ኪስ ውስጥ አውጣ ምናምን ግልጽ ነው። ይሄ አይባልም ማለት ነው። ሐላቱ ደሩሪያ ወላ ዩተወሳዕ ፊ ገይሪያ። በሌላው ጋር በሌላው ጉዳይ ላይ ግን ተወሱዕ ማድረግ ግን የለብንም። ተወሱዕ ማለት ማለት ነገሩን ማስፋት ሊያነ ሩኸስ ምክንያቱም ሩክሳዎች ቱቀደር ቢደሩራ በደሩራ ጊዜ ይበቃሉ። አደሩራ ዩቢሑል መሕዙራ ወላኪን አደሩራ ዩቀደር በቀድር በቀድሩ ነው የሚቀመጠው። አንዳንዱ ደሩራ ይላል ደሩራ እያለ ማለት ነው። አንዳንዱ ላ ዩከሊፉ ላሁ ነፍሰን ኢላ ውስዓሃ ወተቁላሃ መስተጣዕቱም ይላል እየቻለ ማለት ነው። ይሄ ነገር ነው በቃ ሰውን ገለል እየከተተ ያለው ይሄ ጥንቃቄ የሚያስፈልገው ጉዳይ ነው ይላል። ፈልዋጅብ ግዴታው እንግዲህ አተንቤህ ማነቃቃም አተንቤህ ማነቃቃትም ወነሲሐቱ ሊላህ ለአላህ ብሎ ሰው ልጆችን ምን ማለት ነው? መምከር ነው። ለሰው ብለን አለም ሰው የፈለገውን ይበል። ሰው እኮ ከፈለገ አንቺ በሰላም ሀገር እኮ ስም ያወጣልሻል። ስለ ሰው አትጨነቁ። ላይሙኩም የሰው ነገር አያስጨንቀን። የሰው ልጅ ምንም ብትንል እኛ ላይ እንከመፈለጉ አይቀርም። ወይኔ ውስጣት እኮ በጣም ማሻአላ ደስ ይላል እኮ በጣም ጥሩ ነው፣ ግን ትንሽ ምራቁ ወፈር ይላል። አይነ ረአሁ ግልጽ ነው የታየው ምራቁ ግልጽ ነው አለ የታየው በቃ ቢያጣ ቢያጣ ማለት ነው። ግልጽ ነው እንዲህ አይነት ነገሮች ይባላል ማለት ነው። ፈልዋጅቡ ተንቤህ ወነሲሐቲ ሊላህ ለአላህ ብሎ ምን ማለት ነው? መምከር ነው። ወሊኪታቢሂ ወሊኪታቢሂ አዎ መምከር ነው፣ መመካከር ነው። ለኪታብም ሲባል ወሊነቢይህ ስለ መልእክተኛው ሰለላሁ ዐለይሂ ወሰለም ነሲሃ መሰጣጠት ነው። ወሊአይመት ልሙስሊሚን ወአመሪም ስለ ሙስሊሙ መብረከልና ስለ ሙስሊም መሪዎች መመካከር ነው። ሁሱሰን በተለይ በተለይ በተለይ በተለይ ወአነ ዱዓቱ ضላሊ የጥመት ተጣሪዎች አልሙረውጂነ ልልባጢል የባጢል ምኖች ሙረውጅ ማለት ማለት ኢኒሺየት የሚያደርጉ የሚያነሳሱ አልሙረውጂን ምን የሚሉ የሚያነሳሱ ህብረተሰቡን ልልባጢል ለባጢል ከቲሩን ምንድን ናቸው ብዙ ናቸው ወላሂ በአሁን ሰዓት በዝቷል እንዴ? ሚኒ ሚዲያው social media እያንዳንዱ በአጠቃላይ የምንለው በቃ በዛ ዙሪያ ላይ ነው። ግልጽ ነው። ግልጽ መሆን ያስፈልጋል። ንቃ ማለት ያስፈልጋል። ሰው ማለት ሰው ሲጠፋ ሰው መሆን የቻለን አሁን ራሳችንን ማሰብ አለብን። በዳዲኑ ገር በዳዲኑ ገሪባ ወሰየዑዱ ገሪባ ፈጡባ ሊልጉረባ ጀነት እኮ የተባለው ለእኔ ጉረባ ለሆኑ ናቸው እ ከሲሩን ፈላ ቡዳ የማይቀር ጉዳይ ነው ሚን ከሽፊ ዘይፊህም ወረዲ ضلالهم وتبصير المسلمين بشرهم حتى يحذروهم ፈላ ቡዳ ነው ሚን ከሽፊ ዘይትህም ዘይት ማለት እነሱ የሸላለሙ ጥሩ ነው ብለው ያሉትን ወረዲ ضላሊህም የነሱን ደግሞ ምን መመለስ ጥመት መመለስ ወተብሲር ልሙስሊሚና ሙስሊሙ ህብረተሰብን ደግሞ ምን ማለት ወተብሲር ወተብሲር ማለት እውቀትም ማስያዝ አለን ወተብሲር ልሙስሊሚን ሙስሊሙ ህብረተሰብን ማሳየት ማለት ነው። ዋናው ቋንቋ ተፍሲር ማን ማለት ነው ማሳየት። የምናሳያችሁ ዝም ብለን ነው እንዴ? ናና ማለት እውቀት አይደል? ወተፍሲር ልሙስሊሚን ሙስሊሙ ህብረተሰብን ምን ማለት ማሳየት ቢሸሪህም የነሱን ሸር ማለትም መረጃ መስጠት ማስተማር እውቀትም መስጠት ቢሸሪህም ሐታ ያሕበሩሁም ምን እስኪሏቸው ድረስ እስኪጠነቀቁ እስኪጠነቀቁ ድረስ እነሱ ወፈቀ አላሁ ልሙስሊሚን አላህ ስብሓነ ወተዓላ ተውፊቁን ይስጥ ልልዓመሊ ለተግባር ቢኪታቢህ በሱ ኪታብና ወሱነቲ ረሱሊህ በመልእክተኛው ሰለላሁ ዐለይሂ ወሰለም መንገድ ለመጓዝ ማን ይስጥ ተውፊቁን አላህ ይስጥ ይላሉ። አላሁማ አሚን።